አየኩነ የሆነ እንደሆነ ሲቀር ሲሰውሚን እጾም የገባበት እንደሆነ ሲቀር የሱሙሁ አሃዱኩም እያንዳንዳችሁ ሲቆመው ነበረው ውስጥ ከገባ ሲቀር አንዳችሁ የአጋጣሚ አንድ ቀን ቆሞ አንድ ቀን የሚያፈጥር ከሆነ ያጋጥመው ችግር የለም። ይዘን ግልጽ ነው። ተጋብተናል። ቀዷም ካለበት ይቆመዋል። ቀዷ ያለበት ከፋራ ያለበትም ሰው ይቆመዋል። ኋላ ጊዜ የማይበቃው ከሆነ ማለት ነው። فبتنا وعنه أيضا أن رسول الله صلى الله عليه وسلم قال يا الله ملاك تنيا إلى اه، نهي أتسأم يوم الجمعة يتبالو حرام لهم تلالوي وين كرهانو جمهور العلماء اه، اه، حرام النتايهم بعد صومت مكر على مالتنا ونجي وليس للتحريم بالوان ثم يعزم عليه الصلاة والسلام قل ما يذكر في جمعة كان يمنع فترة بكتجيبة أمانة هكذا لكن شعبان ورم بمسؤوم بسعر ግማሽ የተወሰነ ብዛት የወሩን ክፍል ሲጾሙት ማንንም ይጾማሉ አብረው ማለት ነው። ጁሙዓን ቀን ጾመው ውለዋል ማለት ነው። ከረመዳን ውስጥ ያለውን ጁሙዓን ይጾማልና ከራሃው ለአለው ከራሃተ ተንዚል ሊሆን ይችላል ነው ያሉት ጅምሁር ዑለማ وعنه أيضا أن رسول الله صلى الله عليه وسلم قال يا الله ملاكتنيا ይላሉ إذا انتصف شعبان ሻዕባን ግማሽ ከሆነ በኋላ ፈላ ተሱሙ እንዳትጾሙ ይላል ረዋሁ الخمسة አምስቱ ዘግበውታል ወስተንከረሁ አህመድ አህመድ ይህንን ሐዲሱ ሙንከር ነው ብሏል ወብኑ መዒንም ሐዲሱ በጣም ሙንከር ነው ብሏል ሐዲሱን ضعيف አድርገውታል የለም ምን ያህል إذا انتصف شعبان ነው አይ እኔ ላይ የለም وعنه ወአንሁ አይበን ረዲየላሁ ተዓላ አንሁ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ምን ይላሉ? ላየሱመነ አሐዱኩም አንዳችሁ እንዳይጾም የውመል ጁሙዓ የጁሙዓን ቀን እንዳይጾመው አሉ። ኢላ አየሱመ የውመን ቀብለሁ ከሱ በፊት አንድ ቀን ከጾመ አው የውመን ባዕደሁ ወይ ከሱ በኋላ አንድ ቀን ከጨመረ እንጂ ጁሙዓን ከጾመ ወይ ቅዳሜን መጨመር አለበት ወይ ሐሙስን ጾሞ ጁሙዓን መጾም አለበት። አለበለዚያ ጁሙዓውን ብቻ የሚጾመው ከሆነ ከአነሁ ያ ሌላ ኢባደተ ሙስተቂላ ወይንም ደግሞ ለጁሙዓ ለየት አድርጎ የሆነ ሌላ ክብር ሰጥቶታል ማለት ነው። ስለዚህ ሌላ ቀን ከጨመረ ይፈቀድለታል፣ ችግር የለም ነው የሚለው ሐዲሱ ሙተፈቅ ዐለይህ ነው። እኔ ላይ የለም ተጋብተናል። وعنه ايضا ان رسول الله صلى الله عليه وسلم اذا انتصف شعبان ግማሽ ከሆነ በኋላ فلا تصوموا አትጹሙ የሚለው ይሄ ምንድነው ብለናል? ሐዲሱ ضعيف ነው። ግማሽ ከሆነ በኋላ እነ ኢማሙ ሻፊዒ እንደውም ምን አይ ምን መድሃብ ሻፊዕያ ዑለማኡ ሻፊዕያ እስከ ሐራምነት አድርሰውታል። ሻዕባን ግማሽ ከሆነ በኋላ 15 ከሆነ በኋላ ሻዕባን ወደ ረመዳን በኩል ያሉትን 15 ቀናቶች ከነሱ ውስጥ ቀን መጾም ክልክል ነው ያሉት። ሐራምነት ደረጃ አድርሰውታል። ይህን ይህ ሰው ولكن ሐዲሱ በጣም ضعيف ነው ነው የሚሉት እነ ኢብኑ መዒንም እነ ኢማሙ አሕመድን በጣም ضعيف ነው ብለዋል። ሐዲሱ ደሊል ሊሆን አይችልም። وقد ثبت عن النبي صلى الله عليه وسلم انه صام بعد نصف شعبان ከሸዕባን ግማሽ በኋላ ነብያችን መጾማቸው ደግሞ ይታወቃል እናውቃለን። ምክንያቱም የሸዕባንን ብዙሃኑን ክፍል ይጾሙታልና ብዙውን ቀናት ስለሚጾሙ ከሸዕባን ከግማሽ በኋላም ጾመዋል ነብዩ አለይሂ ሰላቱ ወሰላም። አክሉ ደግሞ መገኘትን ነው የምናየው። ግልጽ ነው። وأن الصماء بنت بسر الصماء اسمها بهية تبالالك وهي مثلا بهية مثلا بهيمة مثلا بنت بسر مازنية صحابية مازنية قسنات صحابية قيل هي أخت عبد الله بن بسر عبد الله بن بسر تبلوال ወቂለ አመቱ አክስቱ ናት ተብላለች። ወቂለ ካለቱ አመቱ የአባቱ እህት፣ ወቂለ ካለቱ የእናቱ እህት ናትም ተብሏል። የአብደላህ እብን ቡሽር ማለት ወአን ሰማ ብንት ቡሽር አነ ረሱሉላህ ሰለላሁ ዐለይሂ ወሰለም ቃል የአላህ መላእክተኛ እንዲህ ብለዋል ትላለች። ላ ተሱሙ አትጹሙ የውመ ሰብቲ ቅዳሜን ቀን እንዳትጾሙ ኢላ ፊመ ተረደ አለይኩም አላህ ፈርድ ባደረገባችሁ ነገር እንጂ ቀባ ያለ እንደው እንጂ ወይ ከፋራ ወይ ነድር ወይ ረመዳን ካልሆነ በስተቀር እንጂ ቅዳሜን ጠብቃችሁ አትጾሙ ኢላ ፊ መፍተረض አለይኩም በእናንተ ላይ የተደነገገ የሆነ ጾም ሲቀር ፈኢን ለም የጅድ አሐድኩም አንዳችሁ ካጣ ካላገኘ ኢላ ሊሓአ ዒነብን የዒነብ ገለባ እንጂ ማለት ነው ልጣጭ ዒነብ ማለት የዘቢብ እሸቱ ማለት ነው የተምር እሸቱ ምን ነበር ምን ነበር ሩጦብ ነው ሩጦብ የዒነብ ልጣጭ እንጂ ያጣተው አውዑድ ሸጀራ ወይ የዛፍ ቅርፊት ፈልየምዙቅሃ እሷን እንኳ ቢሆን ያኝካት ብለዋል ነብዩ አለይሂ ሰላቱ ወሰላም ያላ رواه الخمسة رجاله ثقات ነው إلا أنه مضطرب حديثه مضطرب ነው وقد أنكره مالك ተቃውመውታል وقال أبو داود وهو هو منسوخ منسوخ ነው ይላሉ لكن ليس بمنسوخ قال إنه منكر وذلك لأن في إسناده مهدي الحجم ضعف ቅዳሜ ቀንና እሁድ ቀን ነብዩ አለይሂ ሰላቱ ወሰላም ምን ይላሉ? خصنا الله تعالى بيوم الجمعة بيوم الجمعة الله እኛን ለይቶናል። አበለና ሰዎችን አጥሟቸዋል። የውመ ጁሙዓ ሲቀርብላቸው እንዲህ ብለው አክታረት اليهود السبت አይሁዶች ቅዳሜን መረጡ። ወነሷረ اليهود ነሷራዎች ደግሞ እሁድን መረጡ። አልአሐድ ማለት ነው። ወለሙስሊሙን ጁሙዓን መረጡ። ፈሀደን አላሁ ሊየውም ጁሙዓ። ስለዚህ እኛ እንቀድማቸዋለን ማለት ነው። እነሁም ገደን ወባዕደ ገድ ናቸው። እነሱ ነገና ከነገ ወዲያ ናቸው። እኛ ዛሬ ነው። فكذلك السابقون في دخول الجنة من እንደዚሁም ቀድማቸዋለን እና ቅዳሜን አትጹሙ። ቅዳሜን መጾም ማንን መመሳሰል ይሆናል? ከማን መመሳሰል ይሆናል? ከአይሁዶች ጋር መመሳሰል ይሆናል። እሁድን መጾም ከነማን መመሳሰል ነው? ነሷራዎችን መመሳሰል ነው። ሁለቱን ቀልመጡ ጥሩ ይሆናል። ሁለቱን ከሆነ ሁለቱንም አይደለንም ማለት ነው። ቅዳሜ የሚጾም እሁድን ይጨምራል። እሁድ ከጾመ ሰኞን ማለት ነው። እነሱ ጋር መመሳሰል የለብንም። እነ ኢብኑ ተይሚያ በጣም ነው ያከበዱ። በተለይ አሁን የባለፈውን አይነት የበዓል አይነት ለማንኛውም ወደፊት ይመጣል። ብዙ በዓላት አላቸው። حتى ቀን ሌላ ስራ normal ቀን ከመጀመሪያው ቀን ከመጀመሪያው ቀን ለምሳሌ እሁድ ከሆነ በዓል ከእሁድ በኋላ የሚመጣው ከሆነና ከእሁድ በፊት ያለው ቅዳሜ ከእሁዱ ጋር ተመሳሳይ መሆን አለበት። እኛ ሙስሊሞች እንደነሱ በዓል ጊዜ ማለት ነው። ተመሳሳይ ነው። ስራ ራሱ መዝጋት ክልክል ነው ያለው። ስራ መዝጋት ራሱ ክልክል ነው ያለው። ትንሽ ነገር ቤት ውስጥ ማዘጋጀት ራሱ አይፈቀድም። ልጆቹ የጎረቤት ሲታረድላቸው ስለሚሄዱ ልረድላቸው ከራስህ እንኳን አይቻልም። በራስህ ይሄ ራሱ ከነሱ የመጣንም መቀበል አይቻልም። እንኳን ደስ ያላችሁ ማለት እንኳን አደረሰ ማለትም ሀዲሂ ከሊመቱ ኩፍርን ክፍረት ውስጥ ሊገባ ይችላል። ሐራም ብቻ አይደለም ነው ያሉት ኢብኑል ቀይም እንግዲህ ራሱ ክፍረት ውስጥ ሊገባ ይችላል ነው ያሉት። ይሄንን ቃል በጣም شنو يقول ሸሚዝ شنو ሸሚዝ ما ማን ለእነሱ አደረገው? ይሄ ዱንያዊ የነገር እርገን ነው ይለብሳሉ ትለብሳሉ ተሸቡ ከአምልኳቸው ጋር የተያዙ አለ አንድ እሱ በጣም መጥፎ ነው ተሸቡ ወይንም ደግሞ ለምሳሌ በጣም መጥፎ ሰዎች የታወቁበት አካሄድ ከሆነ እሱንም እነሱ ጋር መቅረብ የለብንም መቅረብ የለብንም በተለይ ዲናቸው ጋር መመሳሰል ይዛመድ በጣም አስኪ በጣም አስቀያሚ ከረባት ይህን ዲስ ይቅርብ ሐራም ነው ማለት አይደለም ሐራም ነው ማለት የእነሱን ያለ የለም ግን ብዙ ዘዬዎች የተለያየ አለባበስ ሂደት አለ እነሱ ጋር የሚያመሳስለን ነገር ብዙ ነገር አለ እነሱ ጋር የሚያመሳስለን ብዙ ነገር አለ ምንም እነሱ ቀድመውን ከጀመሩት ወደ እነሱ የሚያስኬድ ነገር ይባላል። ግን ሰዎች አንድ የሚረዱት ነገር አለ። ከረባት ማን ነው ጀመረው? እንደውም ከሷሙት ጋር ያያዙ ሰዎች ነው ያሉ። ሰው ደሊል አይሆንም። ወላሂ እስ ያለ ደሊል እዛ ይባላል። ሷባው አሷሃበ ሱፋዎች እዛ አንገታቸው ላይ የሚያስሩት ነገር ነበረ። ያ ልብስ እኮ ነው እዚህ ይለቁታል ማለት ልብስ እንጂ ከረባት እኮ ገመድ እኮ ነው። ፊት ይትገናኛል በምንም አይነት መልኩ ደሊል አይሆንም ይሄ ዋናው ግን እነሱ ከረባትን ጀምሮታል አልጀመሩትም የማኑ ከየት አመጡት በቃ አለባበስ ዝም ብለን እንልበሰው ይሄን ብሎ ማምጣት ይሻላል ማለት ከረባትን ለነሱ ማንሰጣቸው ግን ቀድሞውን ስለጀመሩና አም ብዛት እነሱ የሆነ ነገር ካደረጉት ብንርቀው ይሻላል የሚል ነገር ነው ከረባት ምን ጋር ተው የዑለማዎችን አለባበስ ልበስ መን ተሸበሀ ቢቀውምን ፈሆ ሚንሁም መሆንና መመሳሰል ራሱ ይለያያል ነግሬያቸዋለሁ ተሸቡ ራሱ ጥቅም አለው። ወለማ ይልሐቅ ቢህም ያላችሁ ሰሐቢዩ ሰውየው ሰዎችን ይመስላል እነሱ የሚሰሩትን አይሰራም። ችግር የለም ከወደድከው ጋር ትሆናለህ ነው ተሸቡ ማለት ውስጥ ላይ ዋናውን እያኑ እንጂ አይባልም። ተሸቡ ራሱ ባለባበስህም ምሰል፣ ባካሄድም ምሰል። ንያህን አላህ አለ ሰዎች ስለ ውስጥ ማንም አያገባም። አንድ ሰው ይሄ ሰው ይመሳሰላል እንጂ ውስጥ እኮ ባዶ ነው፣ ውሸቱን ነው፣ ዝም ብሎ ነው። ይሄን የሚል ሰው ወላሂ ኢድዓ ዒልም ልገይብ ነው። ሰውየው አቂዳው ይበላሻል። እነዚህ ካለ እከሌ እንደዚህ ነው፣ እከሌ ሙናፊቅ ነው፣ ወይንም ደግሞ አመሳሰሉ እንደዚህ ነው እየሰራ ነው ለማስመሰል ነው ብለህ መናገር ወላሂ አቂዳ ላይ ችግር ይፈጠራል። አቂዳ ላይ ችግር ይፈጠራል። ለምን ኢድዓ ዕልም አልገይብ ነው። ስለ አንድ ሰው ልብ ነብዩ እንኳ ራሱ ልግደለው ሲላቸው ኻሊድ ታው ሊሰግድ ይችላል አሉ። ስንትም ይሰግዳለ የሶላት ፍቅር የሌለው እኔ ልቡን በመሰንጠቅ አልተላኩም ብለዋል። ታላቁ ነብይ ይህንን ካሉ እኔ እናንተ ስለ ሰው ልብ አናውቅም። ዋናው ግን ተሸብሁን ነው የምናየው። ይሄ ሰው በካፊር ከተሸበህ አደጋ ውስጥ ነው። አንድ ሰው በዑለማ ከተመሰለ ከተሸባ ማሻአላህ ጥሩ ጦሪቃ ላይ ነው ያለው። ንያውን ሰሪሩን አላህ ያለ ኸይራትን ታላላቅ ሰዎችን መመሳሰል ያለብን ባለባበስ እንጂ በከረባት እንዳትጨቀጭቁ። ሰው ጀለብያ ልበስ ይላል እናንተ ሱሪ አይበቃም አላልኳችሁ። ሱሪ ሐራም ሳይሆን ጀለብያ ልበስ እሱ ነው አውለው አውለው እሱ ነው። የሼኹ አልባኒ እንደውም ሱሪ የለበሰውን ጂንስ ሱሪ የሚለብሰውን እዛ ከኋላ ስገድ ነበር የሚሉ ወፈላ ወንዳገር የሆነ ጂንስ አይደለም ቃሪያ ሱሪ የተለበሰ አንድ በተለይ እንደ የሆነ ዘዬ ዘዬል እስላም ያለበት ጺም እያለ ቃሪያ የምንለብስ ከሆነ ምንድን ነው ትልቅ ድስት ትንሽ ድስት ላይ ትልቅ የብረት ድስት ይላል። አይሄድም ጭራሽ በጣም ያስቀላል እና ያስቀላል አይጠበቅም ዘይ አንተ እኮ ራስ ማንነትን መጠበቅ እኔ እንጃ በቃ ይበቃል ማለት አልአቂሉ ለቢቡ ልፈጢኑ ምርጥ ብልጥ አራዳ የከተማ ትንሽ ይገባዋል በቃ የገጠር ቢሆን አራዳ አራዳ ነው እና በቃ ከረባት ጋር አትሰቀም። እኔ አይበቃም አላልኳችሁም። የለበሰ በጣም ተሳስቷል አላልኩም አላልኩም ወላኪን የዑለማ ደሌላም ደሌላ እመጣለሁ እሱን አደርጋለሁ ያለ ሰው ወላሂ እንደ ዓለም በደለ ፈትዋ የለም። እነሱ ናቸው ቀድሞ የመጣው ከ Europe ነው የመጣው ቀድሞ ከየት ነው የመጣው? እዚህ ኢትዮጵያ ውስጥ ነው የተጀመረው? Europe ነው አረ እንትን ከሙስሊሙ ዓለም ነው የመጣልን አይደለም። ከሙስሊሙ ማህበረሰብ ውስጥ ሳይሆን ከሌሎች ነው የመጣው። ስለሌሎችን አለባበስ ደግሞ መራቅ አለብን ከሚል ለጥንቃቄ ነው እዚህ በከረባት እንተጋገዛለን። ሌሎች ከረባት ላይ አይደለም። ጀለብያ ግለጽ ነው ለአንተ ጥሩ የሚያዋጣ አላህም ዘንድ አጅርም አለ። ለሷሊሆች መነሳሰን በጣም ጥሩ ነው። ጀለብያ ልበስ ወይ ሽርጥ ልበስ በቃ የሰሃባና የሰለፉን ሷሊህ አለባበስ ያ ነው። ሱሪ ሰራዊ ለራሱ ሰፋ ያለ ሱሪ ልበስ። ቃሪያ ሱሪ ራስህን እንትን ሱሪ ሐራም ነው ብሏል እንዳትሉ። ደግሞ በጣም የሰማሁት ነገር ምን እንደራችሁ ባለፈው የእሁድን ምግብ መብላት ክልክል ነው مصطفى وطو ينقاش نجاسة سلونة هات أبو بلا يعني تحبت تتت تقوم شك قيوة أيام يعلو شك واش يمي مثل ما نجد كنش يمي مثل ودن انت زاينة يا فتت أو شك لا والله يا ألحا ديكمو أنت جينهن بوشة خاطر جو والله لسنا ويلم لدين الإسلام عند وشة جين الإسلام اللي مرجع عند وشة تايتسكي سونة تيبكوان ለሱናም ለአህል ሱነት ወልጀማዓም ሐቁ ይበቃል። ሐቁ ራሱ የትም ይደርሳል። ስለዚህ አይባልም እና የፈጣጣ ውሸት እኔ አላልኩም ላይ አልጠን የቀረ እዚህ የቀራ ሰው የሰማ ሰው ሰምቷል። አጋጣሚ ይህችን ነገር ስለሰማ ነው ይነከች ፈኢን ለም የጅድ አሐድኩም አንዳችሁ ካላገኘ ኢላ ሊሃ ዒነብ የዒነብን ልጣጭ እንጂ ካጣ አው ዑደ ሸጀራ ይህን እንጂ ፈለም በውሃ እሷን ያኝካት ጾሙን ለማስቀሪያ ማለት እሱን ያኝከው رواه الخمسة ورجاله ثقات وعن ام سلمة رضي الله تعالى عنها أن رسول الله صلى الله عليه وسلم الله ملكتنا أكثر ما كان يصوم ብዛት የሚጾሙት ሚነል አያም ከቀናት ብዛት የሚጾሙት የውመ ሰብቲ ወየውሙል አሐድ ነበር። ቅዳሜ ቀንና እሁድን ይጾማል ነብዩ አለይሂ ሰላቱ ወሰላም ወካነ የቁል እንዲህ ይሉ ነበር ነብዩ አለይሂ ሰላቱ ወሰላም እነሁማ የውመ ሰብትና የውሙል አሐድ ቅዳሜ ቀንና እሁድ ቀን የውማ ዒድን የዒድ ቀን ናቸው። ልልሙሽሪኪን ለሙሽሪኮች በዓል ናቸው። ወአነ እኔ ኡሪዱ አን ኡኻሊፈሁም እነሱን መቃረር እፈልጋለሁ ይላሉ። እነሱን መቃረር እፈልጋለሁ። ስለዚህ ቅዳሜና እሁድ ጾም ይውላለሁ ይሉ ነበር ነብዩ አለይሂ ሰላቱ ወሰለም። ቅዳሜን ብቻውን አይጾም አንዱን ጧይፋ መንሰል ነው። እሁድን ብቻውን አይጾም አንዱን ጧይፋ መንሰል ነው። ሁለቱን ከጾሙ ግን ሁለቱንም መመሳሰል አይሆንም። ይሄንኛውም አይደለም ያንኛውም አይደለም፣ ሁለቱንም ከውጭ አድርገው ከውጫው ከውጭ አድርጓል ማለት ነው። ሁለቱም ከሆነ ለዛ እንዳታስቡ ነብዩ አለይሂ ሰላቱ ወሰላም ሁለቱም ቀን ይጾሙና እኔ እነሱን ሙኻለፋ ፈልጋለሁ ብሏል አስቡ ኢነሁማ የውማ ዒድን ልልሙሽሪኪን የሙሽሪኮች በዓል ስለሆኑ ወአነ ኡሪድ እኔ ደግሞ ፈልጋለሁ አኑ ኻሊፈው እነሱን መቃረብ ፈልጋለሁ አሉ። ስለዚህ አስለል ሙኻለፋ ነው የሚፈልገው በማንኛውም አካሄዳቸው በማንኛውም አካሄድ ሙኻለፋ ነው ከኛ የሚፈልገው ወላኪን ነብዩ አለይሂ ሰላቱ ወሰለም ለተተቢዑነ ሰነነ መን ካነ ቀብለኩም ከእናንተ በስተፊት የነበሩ ሰዎችን የነሱን አካሄድ ትከተላላችሁ። ይገርማል። ጥገኞች ናቸው። ሀታ ሽብረን ቢሽብር ትከተላላችሁ ነው። ስንዝር በስንዝር ትከተሏቸዋላችሁ። ባለባበስ፣ ባበላል፣ በሰርግ አደራረግ፣ በማንኛውም ዝግጅት እነሱን መምሰል ሱብሃንአላህ። ይሄ ነፍስ ይምጣልኝ ብሎ አይደለም። ነፍስ ጁምላ ካለ ጥቅል ሁሉ መልእክት ካለ ያንን ነው ደሊል አድርገን ያለው አይ ይህን ቀን እንደዚህ ሐራም ነው የሚል ጥቅስ አምጣልኝ አይባልም። የውማ ኢድ ስለሆኑ እኒ ኡሪዱ አን ኡኻሊፈውም እነሱን መጻረር እፈልጋለሁ። እነሱን መጻረር ነው በማንኛውም ነገር መጻረር፣ እነሱን መጻረር አخرجه النسائي وصححه ابن خزيمة وهذا لفظ ይህ እሱ አገላለጽ ነው። ይህ እሱ አገላለጽ ነው። وعن ابي هريره رضي الله تعالى عنه ان النبي صلى الله عليه وسلم نهى نبي كلكلاوال عن صوم يوم عرفه የአረፋን ቀን መጾም ቢአረፋ አረፋ ላይ ላለ ሰው የአረፋን ቀን መጾም አይፈቀድለትም ይላሉ። ነህዩ ከራህነት ይደርሳል ወይንም ደግሞ ሙስተሐብ አይሆንለትም ማለት እንጂ ሐራም ይሆንበታል ማለት አይደለም። አጅር ያገኝም ያሉ ሰዎችም አሉ ከዑለማ ነብዩ አለይሂ ሰላቱ ወሰለም ሰውሚ የውሚ አረፈተ የአረፋን ቀን ቢአረፋ አረፋ ላይ ውቁፍ ያደረገ ሰው መጾም የለበትም። ምን ማድረግ አለበት? ከልቢያ ዚክር ነው ማስኬድ አለበት። ያንን ነው ማስኬድ አለበት። የት ያለ ሰው ነው የሚቆመው ማለት رواه خمسة غير الترمذي وصاحبنا قزيمة والحاكم واستنكره العقيلي حديث استنكار حديث منكر ነው ብሏል ኢስናዲሂ መህዲ አልኢዝሪ የሚባል ሰው يلا ضعفه العقيلي ضعف ضعيف ነው لا يتبع عليه والراوي عنه مختلف فيه اما الحاكم فصح حديثه حديث صحيح ነው ብለው ሐኪም ተቀበለውታል ስለዚህ حديث صحيح ነው حرام እንደረጃ ባይደርስም ግን ክልክል هنا وعن عبد الله بن عمر رضي الله تعالى عنهما قال ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ እንዲህ ብለዋል ላሷመ አልጾመም መንሷመ አልአበድ ዝንተ ዓለም የጾመ ዝንተ ዓለም የጾመ ሰው አመቱን ሁሉ የጾመ አልጾመም ብለዋል ነብዩ አለይሂ ሰላቱ ወሰላም። አመቱን ሁሉ የጾመ ሰው አልጾመም ወይም ደግሞ ላሷመ ለእርግማንም ተደርጓል። ላሷመ ጾሞ አይሁንለት ተቀባይነት ይጣ አይሳካለት። መንሷመ አልአበድ አመቱን ሁሉ የጾመ ጾሙ ተቀባይነት ይጣ ብለው ዱዓ አድርገውበታል። ወይም እኽባር ነው ወይም ዱዓ ነው። እኽባር ማለት ላሷመ አልጾመም እኮ ማን ምን ሷመ አልአበት በተከታታይ አመትን ሁሉ የጾመ ሰው አልጾመም። ይሄ እኽባር ዘገባ ይባላል። ላሷመ ጾሙ ተቀባይነት ይጣል። ምን ሷመ አልአበት ሁልጊዜ የጾመ ሰው አሉ ነብዩ አለይሂ ሰላቱ ወሰላም። ምን ሷመ አልአበት እንትን እብነ አልዓረቢ ምን ይላሉ? لا صام من صام العدد إخبارم كهونة لعنم كهونة يا ويحا من دعا له النبي صلى الله عليه وسلم ويو الله نبي عليه الصلاة والسلام يرقموا تشو نبي يرقموا وين دقمو إخبارم كهونة ويو الله نبي سلسه يزقبوا بس يتنقروا بس وعيدون بلوان حديثه متفق عليهم ولي مسلمين أنا بكتابة بلفظي لا صام ولا صام ላሷመ አልጾመም፣ ወላ አፍጦረ አላፈጠረም፣ አልጾመምም አላፈጠረምም። አመቱን ሁሉ የሚጾም ሰው ለምን ምሳውን ለሊት ቀይሯል፣ ቀን ለሊት ሆኖለታል ማለት ነው። ይሄ ሱሁር ሱሁር ይበላል፣ ምሳን ወደ ሌሊት ቀይሯል ነው የሚባለው። አመቱን ሁሉ የሚጾም ከሆነ ችግር አይፈጠርም። እሱ ለምዶታል። ስለለመደው ምንም የጾመም አይመስለውም፣ ለውጥ የለውም። ጾም ማለት ደግሞ አዲስ ነገር ስታደርገው ከትናንትናው ዛሬ ደከም በምትልበት ጊዜ የሆነ የጾም ልዩነት መኖር አለበት ይላሉ። እና አንድ ደግሞ የተጠየቁት እንትን አለ። እኔ ጀለብያ ልበስ ስላችሁ ጀማዓቱል ጀለብያ የሚባል ነገር እንዳታመጡ። ጀማዓቱል ጀለብያ አይደለም ሰማችሁ አይደል? ጀለብያ